والسلام على سيد الاولين والاخرين وعلى اله وصحبه ومن تبعه باحسان الى يوم الدين. السلام عليكم ورحمه الله وبركاته. ማየጂቡ የሚወጅ አለል መርአ በሴት ልጅ ላይ እንደ እንቲሃኢ ሲጠናቀቅ አቅዱ ዚዋጅ የትዳሩ እስራት በሚፈታ ሰዓት ምን ማድረግ አለባት እንመለከታለን። ዛሬ ኢዳ የሚባለው ከጋብቻ በኋላ አብሮ መኖር ካከተመለት በኋላና የፍች ሁኔታ ውሳኔ ከተላለፈ በኋላ ምን አይነት ነገር ይጠብቃታል ሴት ልጅ ምን ነው ማይጂቡ አለ المرأة በሴት ልጅ ላይ የሚወጅብ ነገር እንደንቲሃኢ ሲጠናቀቅ አቅዱ ዚዋጅ የትዳር እስራት ማለት ነው። አቅድ ማለት እስራት ኒካሁ ታሰረ ይባላል አይደል? አቅድ ይባላል እሱ ኒካሁ መታሰሩ። አዝዋጅ የትዳሩ እስራት በሚጠናቀቅበት ሰዓት ስትፈታ ማለት ነው ማድረግ ያለባት ማይጅቡ አለል መርአ እንደንሲሃ ሲጠናቀቅ አቅድ ዝዋጅ አልፉርቀቱ መለያየት በይነ ዘውጀይን በባልና በሚስት መካከል መለያየት አላነዋዓይን በሁለት ይከፈላል። ሁለት አይነት መለያየት አለ። መለያየት ቀብለ ሀዛ ግን ነቢዩ ዓለይሂ ሰላቱ ወሰላም አንድ የመከሩን ነገር አለ። ረሱሉ አለይሂ ሰላቱ ወሰላም ፈኢነ ኒሳአ ፈኢነ ልመርአ ሴት ልጅ ሁሊቀት ሚነ ቢልዕን ነቢዩ አለይሂ ሰላቱ ወሰላም ከጎና አጥንት ነው የተፈጠረችው ሴት ልጅ ብለዋል። ይሄ ለእኛ ምክር ነው። ሴት ልጅ ከምንድን ነው የተፈጠረችው? ከጎና አጥንት ነው። ፈኢነ አዕወጀሁ አዕላ በጣም ጠማማውና ደግሞ በጣም የተቀለበሰውና የታጠፈው ጠማማው አጥንት የት አካባቢ ያለው ነው? አዕላ ከላይ ያለው ነው። እየተዘረጋ ነው የሚሄደው ጎና ስንታችን ማለት ነው። ከላይኛው ክፍል ነው የተፈጠረችው ሐዋ ምን ድልዒ አደም ነው የተፈጠረችው። የጠቢዓቱ ኒሳ እለቲ ፊ ሀዘ ዘመን በአሁን ዘመን ያለች ሴት ልጅ እንደ እናቷ እንደ ሐዋ ነው አስተሳሰቧ። በቃ አይነት ነው ማለት ነው። አካሄዳቸው እንደዛ ነው። ፈኢን እስተኽደምተ ቢሃ ወቢሃ ዐወጅ ያው ጠማማነትና ጎባጣነቷ እያለባት ከተጠቀምክባት ፈዳከ ጥሩ ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። ወኢን አረድተ አንድ አንተ ቀይመሃ ቀጥ አደርጋታለሁ ብትሞክር ከፈጣሃ ትሰብራታለህ ትሰብራታለህ ቀጥ አትልልህም ብዙ ጸባይ መቻል አለብህ ማለታቸው ነው ነብዩ አለይሂ ሰላቱ ወሰላም ብዙ ነገር መቻል አለብህ ቀጥ አደርጋታለሁ ብለህ ከሞከርክ ትሰብራታለህ ለምን ይሄን አጥንት ማንም ቀጥ አያደርግም ይሄን ልጎን አጥንት ቀጥ አደርጋለሁ ካለ መስበር ይችላል ይሰበራል فإن كسرها መስበር ማለት النبي عليه ነብዩ والسلام ሰላቱ ወሰላም ወላቁሃ ትለያያለች ትፈታታለች በምንም አይነት መልኩ مولو የሆነ አስተሳሰብ ወይንም ደግሞ ሙሉ የሆነ ነገር ላታገኝ ትችላለህ። ያንኑ እንዳለች ጎደሎ እንደሆነች የሆነ ነገር የምታጣውና ያገኘውን ነገር ነው ማወዳደር ያለብህ ነው የሚሉት ነብዩ አለይሂ ሰላቱ ወሰላም። ኢረዲተ ሚንሃ ሸይአን ኢንከሪህተ ሚንሃ ሸይአን ተርዳ ሚንሃ ሸይአን የሆነ የምትጠላው ነገር እሷ ላይ ብታገኝ እንኳ የምትወደው ነገር ደግሞ አለ። የምትጠላውን ነገር ለምትወደው ነገር ሸፍነው። ያለባትን ጉድለት ባለባት ግን ሸፍነው። አልብሰው፣ ችግር የለም። አጣጣው ሁለቱም እንጂ ሙሉ በሙሉ perfect ሴት አገኛለሁ ብለህ ሳተተጀወላል አልዓለም ዓለም ዓለም ላይ እግር እስኪያልቅ ብትሄድ አታገኝም። ناقصات العقل ናቸው ብለዋል ነብዩ አለይሂ ሰላቱ ወሰላም። ይህ አለ መቻቻል እንዳለ ነው ነብዩ አለይሂ ሰላቱ ወሰላም የሚያስተምሩት። አረሱሉ አለይሂ ሰላቱ ወሰላም አለመን ልሑብ በእኛና በትዳራችን መካከል ያለውንም ፍቅር አስተምረውናል። እንደማ ነቅረኡ ፊ አልኪታብ ብሉግ አልመራም ቀጣችኋል አይደል? ስትቀሩ ፊ ባቢል ውዱእ ኪታብ አልውዱእ ስትቀሩ ፉቃሃም ይሁን ሐዲስም ውስጥ ይሁን ነብዩ አለይሂ ሰላቱ ወሰላም ተቀበለ ዘውጀተሁ ثم ذهب وصلى الصلاه ነብዩ አለይሂ ሰላቱ ወሰላም ሚስታቸውን ስመው የት ሄዱ? የት ሄዱ? ሶላት ሄዱ። ሄዱና አሰገዱ። እኛ ስንቀራ ኪታቡ ላይ የምንቀራው ሴትን ልጅ መሳምና መንካት አጅነቢይን ሴት መንካት ውዱ አይፈታም ለሚል ነው የቀራ ነው። ወላኪን ሁና ከሸይኡን አኸር አልገባችሁም? ነብዩ ሚስቶቻቸው አንድ ሰው እኮ ማግባት የሚበቃለትን ሴት ከነካት ውዱ ይበላሻል የሚል ነው አይደል የምንቀረው? ነብዩ ደግሞ ሚስቶቻቸውን ያገባቸው ማግባት በቅቶላቸው ነው አይደል? ሴት ሁሉ ውዱ ቢፈታ ኖሮ አጅነብይ ሴት ውዱ ፍትፈታ ኖሮ ሚስትም ውዱ ትፈታ ነበር። ነብዩ አለይሂ ሰላቱ ወሰለም ቀበለ ዘውጀተሁ ሚስታቸውን ስመው ሶላት ስመውኝ ሄዱ ትላለች። አኢሻ ረዲየላሁ ዐንሃ ወሳኢሩ አንዲሳ ነብዩ ሰለላሁ ዐለይሂ ወሰለም በረመዳን ስመውኛል የሚል ነገር ተናግራለች አይደል? ታዲያ ታሪፉ ነው። ግን ከዚህ የምንማረው ምንድን ነው? ውዱ ላይ ውዱ ፈታ ላይ ፈታ የሚያለው ነገር ሳይሆን ነብዩ አለይሂ ሰላቱ ወሰላም ምን ያክል በሚስቶቻቸው መካከል ፍቅር እንዳለ አልቁብላ ሸክስፒር ይመክራል ወይንም ደግሞ አውሮፓዎች ይመክሩ ይሆናል። ስትወጣ ወደ ቢሮ ሚስትህን ስማት ሂድ፣ ስትመለስ ደግሞ ሳማት፣ ፈገግታ አሳያት። ምን የሚሉ ይመክሩና ማለት እኛ የምናየው በኢንተርኔት ላይ ምን የተረጨውን ነው። ወላኪን ሀዛ ፊ ቡጡኒል ኩቱብ በመጽሐፋችን ሆድ ውስጥ አለ። ይሄ ጽሁፍ አለ። የነብዩ ስራ ነበረ። ይህንን ማድረግ ነው። የሚያሳፍርም አይደለም፣ አጃኢብም አይደለም። ነብዩ ናቸው ያደረጉት። ረሱል አለይሂ ሰላቱ ወሰላም። ነብዩ አለይሂ ሰላቱ ወሰላም ምን ይመክሩናል መሰላችሁ? ኸይሩኩም ኸይሩኩም ሊአህሊ ከእናንተ ምርጥ ማለት ለሚስቱ መጀመሪያ ምርጥ የሆነ ሰው ወአነ ኸይሩኩም ሊአህሊ እኔ ደግሞ ለሚስቶች ምርጥ ሰው ነኝ ይላሉ ነብዩ አለይሂ ሰላቱ ወሰላም። ይህንን ነገር መያዝ እንዳለብን ነው። ቀብለ አልፉርቃ ከመለያየት በፊት ይህን ነገር አንዲት የሰማኋት እንትን አለች هذه قصة احنا لا اعرف مدى صحتها قصة لا اعرف مدى صحتها صحتها አላውቅም ولكن هناك عندما تراه فهو ضعيف ግን እስኪ እንየው የምታውቁት ነው የማያውቅ አንድ ሁለት ሰው ካለ ይወቀው ሴትዮዋ ካነ ዩሕቡሃ ዘውጁሃ ወተሕቡ ይዋደዱ ነበር ባልና ሚስት በጣም እየተፋቀሩ እያለ ግን የሆነ ያላሰቡት ነገር መካከላቸው ተከሰተ እየራቀ መሄድ ጀመረ ሰውየው ከኋላ ብዙ ፕሮሰስ አለበት ሰው እየራቀ ሲሄድባት በቃ እዚህ ሰው ላይ የሆነ ነገር ማሰራት አለብኝ ስልና ምን ልታሰራበት ሲህር ልታሰራበት አስማተኛ ዘንድ ትሄዳለች። አስማተኛው ዘንድ እንደሄደች ባል እኮ እንደዚህ ተቀያየረብኝ ምናምን ትለዋለች። አስማት እንድሰራልሽ ነው እንድወድሽ? አዎ ለዛ ነው። ለዚህ ነው የመጣሽው? አዎ። እንደዛ ከሆነ ያንተ አስማት የሚሰራው የአንበሳ ጠጉር ካመጣሽ ብቻ ነው አላት። የአንበሳ ጠጉር ካመጣሽ በአንበሳው ጠጉር ነው የምሰራልሽ አላት። የአንበሳ ፀጉር የታገኛለሁ አለች። አስታ እንደምንም ብለሽ እንደምንም ብለሽ ፈልጊ አላት። እሺ አለች። ሄደች ስጋ እየያዘች አንበሶችን ስንፈልጋ ዛሬ ራቅ ብላ ስትሰጥ ነገ የተወሰነ ሜትር ቀረብ ብላ ስትሰጥ ለቀጣዩም እንደዚህ ስትሰጥ መጨረሻ ላይ አጠገቡ ደረሰች። ለመደች፣ ተለማመደች ማለት ነው። ከአንበሳው ጋር ተግባባት። ማሻሸት ድረስ ደረሰች። አንበሳው ያን ጸጉር ይዛ መጣች። ለማን ደስ እና ይዛ መጣችና ሰጠች። ከየት አመጣችሁ? አመጣሁ እንዴት አድርገሽ አመጣሽ? ይሄን ይሄን ይሄን ሁሉ ፕሮሰስ ተጠቅሜ ያመጣው እንደዚህ አግባብተሽ አንበሳውን እስከ ማግባባት ድረስ አዎ እንደዛ ከሆነ እኮ የአንቺ ባል ከዛ አንበሳ እኮ የከፋ አይደለም እንደዚህ ካባበልሽማ ባልሽማ አይከፋብሽም አለና መለሳለ አስማቱን ሳያደርግ ማለት ነው هذا አቀራረብ ሲህር الحلال ይባል ዑለማዎች ሐላል የሆነ ሲህር አስማት መጠቀም ይቻላል ሐላል የሆነ ሲህር ምን ባገላለጥ በአቀራረብ በኺድና አንተ ትብስ በማለት አንቺ ትብስ በማለት በዚህ ይህንን ምን ይሉታል? አሲህሩን ሐላል ይህንን መጠቀም ማለት ነው። መጀመሪያ ፉርቃ ከመምጣቱ በፊት ፉርቃ ማለት ያስፈራል። እሺ አልፍርቀቱ መለያየት በይነ ዘውጀይን በባልና በሚስት መካከል መለያየት አላ ነውዐይን በሁለት ይከፈላል። አሃድሁማ አንደኛው መለያየት ፉርቀቱን ፊል ሐያት በህይወት መለያየት አለ። በህይወት እያሉ መለያየት አለ። አንድ ወሳኒያ ሁለተኛው አይነት መለያየት ደግሞ ፉርቀቱን ቢልመውት በሞት መለያየት ማለት ሁለቱ መለያየቶች ሊፈጠሩ ይችላሉ። መለያየት ማለት ወልፉርቀቱ በይነ ዘውጀይን አላ ነውዓይን በሁለት ይከፈላል። አሐዱሁማ ፉርቀቱን ፊል ሐያት በህይወት እያሉ መለያየት አንድ፣ ሁለተኛው ደግሞ ፉርቀቱን ቢልመውት በሞት መለያየት። እነዚህ ሁለቱ አንድ ሴት ከባሏ ከተለያየች በኋላ ምን ይጠብቃታል? ይህንን ነው የምታዩት። ይሄ በትክክል ከገባችሁ ብሎ ማሻአላህ ይገባችኋል። ወፊ ኪለል ፉርቀተይን በሁለቱ መለያየቶች መካከል ወፊ ኪለል ኪላ ማለት ሁለት ማለት ነው። ወፊ ኪለል ፉርቀተይን በሁለቱ መለያየቶች መካከል ተጂቡ አለይሃ በሴት ልጅ ላይ ይወጃል። አልዕደቱ ዕዳ መቁጠር ይወጅብባታል። ዕዳ መቁጠር ይወጅብባታል። አንድ ሴት ልጅ ባሏ ሞቶባት ይሁን በህይወትም ትሌ ሁለት አይነት ነው አይደል መለያየት አለ ያለው ሁለት አይነት ነው መለያየት ወይ በህይወት እያሉ ሁለቱም ይለያያሉ አለግባባ ብለው ወይ ደግሞ ባባ ይሞት ይባላል። የዛን ጊዜ ሲልስ ልጅ ዒዳ ትቆጠራለች። ይሄ ዒዳ ማለት ምንድነው? ሌላ ባል እንድታገባ እዚህ መካከል ላይ ያለ process ነው። ይሄ ነገር ከተጠናቀቀ በኋላ ነው ለሌላ ባል የምትበቃው። እኔ ወደፊት ወፊ ክለል ፍርቀተይን በሁለቱም መለያየቶች تجب عليها በሴት ልጅ ላይ ይወጅባል። العدة ዒዳ መቁጠር ወይ ዒዳ ማለት ተረቡሱ መቆየት መቀመጥ ነው መቆየት ነው መሕዱዱን የተገደበ የሆነ شرعا በሸሪዓ የተገደበ የሆነን ዕለታት ቀናትን ወይንም ወራትን መቆየት ማለት ነው። ተረብሱ መጠበቅ፣ መሕዱድ መቀመጥ፣ መሕዱድ የተገደበ የሆነ ሸርዓን በሸሪዓ የተገደበ የሆነን ሶስት ወርም ይሁን ሶስት ሀይድም ይሁን አራት ወር ከአስር ቀንም ይሁን መውለድም ይሁን እነዚህ ሁሉ ምን ይባላሉ? ምን ይባላሉ? ተረብሱ መሕዱድ አያምን አሽሁር መሕዱድ ወፊ ኪለል ፍርቀተይን በሁለቱም መለያየቶች ተጅቡ አለያ በሴት ልጅ ላይ ይወጅባል ይወጅባል አልዒዳ ዒዳ መቁጠር ይወጅብባታል። ዒዳ ማለት ምንድን ነው? ዒዳ ማለት ምን ማለት ነው? ዒዳ ማለት ወሄ ተረቡሱን መሕዱድ ወሄ ዒዳ ማለት ተረቡሱን መቀመጥ ነው። መሕዱድ የተገደበ የሆነ ማለት ነው። የተገደበ የሆነ ሸርዓን በሸሪዓ የተገደበ የሆነ መቀመጥን መቀመጥ ማለት ነው። በዕለታት የተገደበ በወራት የተገደበ ማለት ነው። ዒዳ ምንድነው ከተባልክ ምንድነው ተባል አዲስ ትመስለኛላችሁ። ዒዳ ለዒዳ አዲስ ናቸው። እንደ ስላሳ ጨርሳችኋል? አልቀራችሁ? እንደ ስላሳ አልቀራችሁ? ገባችሁ? ተረቡሱ መህዱድ ምን ማለት ነው እ በሸሪዓ የተገደቡ ወራትን መቀመጥ ማለት ነው። ወራትን መቀመጥ እናዋለን እያንዳንዱ ችግር የለም። ወልሕክም ለምን ይህ አስፈለገ? አንድ ሴት ከባሏ ተለያየ ሙቶባትም ይሁን በህይወትም ይለያይ ሌላ ባል እንድታገባ ያንኛው ሁለተኛውን ባል በማግባትና ከመጀመሪያው ባሏ ከተለየች በኋላ ያለው ጊዜ ይህን አክል ጊዜ ለምን ሊወሰን ቻለ? ዕዳ ለምን አስፈለገ ከተባለ ዛሬ ተፋታ፣ ዛሬ ከባሏ ተለያይታ ነገ ሌላ ሰው ማግባት አትችልም። በኩፋሮች አናቅም። ፊል ሙስሊሚን ግን ሕክማ አለ ዕዳ የተፈለገበት በዚህኛው ባልና በቀጣዩ ባል መካከል ክፍተት መኖር አለበት። ያ ነው ዕዳ የሚባል አተገበን። ዛሬ ተፋታ፣ ነገ ማግባት አትችልም። በሳምንቷ ማግባት አትችልም። በወሯ ማግባት አትችልም ሙስሊም ሴት። ምን ያክል ነው እኔ ውለታቱ ዒዳ ያስፈልጋታል ወይ? ዒዳ ማለት ተረብሱ መሕዱድ የተወሰነ የተገደበ የሆነ ወራት መቆየት ነው። ሸርዓን በሸሪዓ የተገደበ የሆነ ወልሕክመቱ ጥበቡ ፊሃ በዚች በዒዳ ጉዳይ የተፈለገው ጥበብ ምንድነው? ከጀርባ ዓላማው ከተባለ አነሃ አነሃ ዒዳ ሐረሙን ወይንም ኢሕራሙን ክብር ነው ክብር ነው አክብሮት መስጫ ናት ዒዳ ማለት ለምን ልንቅባኢ ኒካሂ ለማ ከሞለ ልንቅባኢ ኒካህ ኒካሁ ስለፈረሰ ለማ ከሞለ ከሞላ በኋላ ስለፈረሰ ኒካሁ ሙሉ ከሆነ በኋላ ትዳር ከመሰረቱ በኋላ ሰላም ህይወት ከተመራ በኋላ ወይ በሞት ታጠዋለች ወይ በህይወት ይለያያሉ። ኒካሁ ጫፍ ከደረሰና ሙሉ ከሆነ በኋላ በመለያየቱ ምክንያት ክብርን መግለጫ ነው። አንድ ክብር ምን ያክል በቃ ከዚህኛው እህ እረፍት ነው እኮ ከእስር ቤት ነው የወጣሁት ወደ ጀነት ልግባ ብላ ወደ ሌላ ቶሎ ሩጣ እንዳትሄድ የሰውየው ሞራል ለመጠበቅ። አንደኛ ሐራሙን ክብር ነው። እንቅባእ ኒካሂ ኒካሁ ስለፈረሰ እንቅባ ማለት መፍረስ ማለት ነው። ለማ ከሞለ ከሞላ በኋላ ኒካሁ ስለፈረሰ ለሱ ክብር ነው። ለሱ ክብር ነው። አንድ ይሄ ነው። ወስትብራኡን ማጽጃና ንጹህነትን ማወጃ ነው። ለረሂም ለማህፀኗም ማጽጃ ነው። ማህፀኗ ንጹህ መሆኑን ለመግለጽ ነው። ሚነል ሐም ከእርግዝና ከእርግዝና ንጹህ መሆኗን ለመግለጽ ነው። ዛሬ የመጀመሪያ ባሏ ጋር ግንኙነት አድርጋ በሳምንቷ ሌላ ሰው ብታገባ እዛኛውም ጋር ግንኙነት ትጀምራለች አይደል? ልጅ ቢረገዝ የመጀመሪያ ባሏ ነው ወይስ የሁለተኛው ባሏ ነው? የትኛው እንደሆነ አይታወቅም። ግን ከዛም በፊት ሸሪዓ በደነገገው መልኩ ሶስት ሀይድም ትይ፣ ሶስት ወራትም ትቆይ፣ አራት ወር ከአስር ቀንም ትቆይ። ይሄ ከተሟላ በኋላ ብታገባ ግን ማህፀኗ ንጽህናው ታውጇል። ይህን ያክል ጊዜ ቆይታ እርግዝና አይታወቅም ለአራት ወር ከአስር ቀን ቆይታ ሁለተኛ ሀይድ አይመጣም አይደል እርግዝና ካለ ሀይድ መጥቷለች والحكمة ሕክማው ፊሃ አነሃ ሐረሙን ልንቂባእ ኒካህ ኒካህ ለመፍረሱ ክብር ነው ልማ ከሞለ ከሞላ በኋላ ወስትብራኡን ማጽጃ ነው ልረሒም ማህፀንን ደግሞ ማጽጃ ነው ምን ከእርግዝና የጸዳ መሆኑን ማረጋገጫ ነው ዕዳ ሊአላ የጠአሃ ግንኙነት እንዳያደርጋት ገይሩል ሙፋሪቅ ያ ያልተለያት አዲስ የሚያገባት ማለት ነው። ገይሩል ሙፋሪቅ ማለት ገፋችኋል የሚለት እ የዒዳን ሕክማ ብትጠየቁት እናገራላችሁ። እሺ ወስትብራኡን ማጽጃ ነው። እስትብራእ ማለት ማጽዳት ቢረሒም ማህፀኗን ለማጽዳት ነው። ሚነል ሐምል ከእርግዝና ከመጀመሪያ ባሏ ሊአላ የጠዋሃ ግንኙነት እንዳደርጋት ተፈርቶ ነው። ማን ገይሩል ሙፋሪቂ ያልተለያት ሰው የቱ ማለት ነው? ያልተለያት ሰው ማለት አዲስ የሚያገባት ማለት ነው። ያልተለያት ማለት ነው። ይሄ ያልተለያት ያገባት አዲስ ያገባት ግንኙነት እንዳደርጋለህ ለሷ ግንኙነት አድርጎ ፈየሕሱል ልእሽቲባሁ መመሳሰል ሹባህ እንዳይፈጠርብን ነው። ወተብዩዕ ልአንሳብ ዘር እንዳይባክን ዘር እንዳይባክን ዘር እንዳይባክና ሹባህ እንዳይፈጠር ነው። ይቺ ሴት ያረገዘችው ከመጀመሪያ ባሏ ነው፣ አሁን ከሁለተኛው ባል ነው የሚባል ጭቅጭቅ ውስጥና ንትርክ ውስጥ ላለመግባት ምን የተደረገው አንደኛ ክብር ነው። ኒካሁ ለመፍረሱ ክብር ነው። ክብር አለው። ወስትብራኡ ሊረሂል ምንድነው? እስትብራኡ ሊረሂል ማህፀን የጸዳ መሆኑ ለማጽጃ ነው። ምን አልሐምል ከጽንስ ለአላ የጣህ ግንኙነት አድርጓት ገይሩል ሙፋሪቅ ለሃ ያ ምን አላስተው ማለት ነው ያልተለያት አካል ፈየስቱለል ኢክቲባሁ መመሳሰል እንዳይፈጠር ነው። ወተቢዑል አንሳር ዘርን ማባከን እንዳይፈጠር ነው። ዘር ባክኑ እንዳይቀር ነው። የመጀመሪያ ባሏ ይሁን ሁለተኛው ባል ይሁን አይታወቅምና ያ እንዳይፈጠር ነው። ወፊሃ እዚሁ ዒዳ ውስጥ ኢሕትራሙን ክብር አለ። ሊዓቅድ ኒካህ ለኒካህ ስራትም ክብር አሳቢቅ የባለፈውን ኒካህም ክብር መሰጠት አለበት። ከእስር ቤት የወጣች ታክል መሆን የለባትም። ደስታ መፈንጨት አያስፈልግም። ቶሎ ባል ስታገባ ያ ነገር እንዳይፈጠር ነው። የመጀመሪያው ኒካህ ነው። ሰውየውን ባታከብረውም እንኳን ወላኪን ሊኒካህ ኢሕትራም ለኒካሁ ራሱ ክብር አለው وفيه احترام الكبر لعقد النكاح ለነበረው ኒካህ አሳቢቅ ለቀደምተኛው ለመጀመሪያው ኒካህም ክብር ለመስጠት ነው። እቺ ዒዳ ያስፈልገች ወህቲራሙን ክብር መስጠት ነው። ለሐቅ ዘውጂ አልሙፋሪቅ ለተለየ አካል መብት ወህቲራሙን ክብር መስጠት ነው። ለሐቅ ዘውጂ ለባል መብት የትኛው ባል አልሙፋሪቅ የተለያት የፈታት ወኢዝሃሩን ግልጽ ለማድረግ ተብሎ ነው ዒዳ ተቆጠረ የተባለው። ወኢዝሃሩን ግልጽ ለማድረግ ነው። ሊተአሱሪ ምን ያክል ተጽዕኖ እንዳሳደረባት ሚንሲራቴ ከሱ መለየት ተጽዕኖ አለው ለማለት ለማሳየት ነው። ላይኖረው ይችላል፣ ግን ይኖረው ብለን እናስብ። አተጋባን እ لماذا شرعت العدة አንድ ብቻ ነገር አሚን አንድ ብቻ ነገር ሊማዛ ሹሪዓት ልዕዳ ዕዳ ለምን ተቀረጸ? ለምን ተደነገገ? ለምን ተፈቀደ? ለምን ተወሰነ በሸሪዓ? መል ሕክማ ከጀርባው ያለው ሕክማ ጥበቡ ምንድን ነው? ዓላማው ግቡ ኒካህ ሲፈርስ ክብር ያስፈልገዋልና ለክብሩ ሲባል ነው። እሺ ሁለተኛ ማህፀን መወልወያ መስጃ ነው ነው እንደ ባይጸዳ ምን ችግር አለው? ምን ይፈጠራል? ዘር ምን ይሆናል? ተዲዕ ማለት ምንድን ነው? وفيها احترام لعقد النكاح السابق ምን ማለት ነው? واحترام لحق الزوج المفارق ምን ማለት ነው? غير المفارق ማለት ምንድን ነው? እሺ ዒዳ ሕክማው ገልጿቸዋል። በቃ ህክማው ይሄ ዘር እንዳይባክን፣ ዘር እንዳይቀላቀል አሁኑ ዛሬ የተፈታ ነገር የምታገባ ከሆነ እዚህኛው ጋር ግንኙነት አድርጋ ሊሆን ይችላል፣ አደጋ ይመጣል። ለዛ ነገር ነው። እሺ ዒዳ እንዴት ነው? ምን ያክል ነው? እንመልከት። ወልዒደቱ ዒዳ አርባአቱ አንዋዕ አራት አይነት ዒዳ አለ። ሴቶችን በአራት ተከፍለን እናያቸዋለን ማለት ነው። አራት አይነት ዒዳ አለ። አንድ ተፈታች ሴት ከቀራች ተንቢሃትን ከቀራች አትደናበርም ስትፈታ አናሁ አልአወሉ የመጀመሪያው አንደኛው አይነት ዒደተል ሐሚል ያረገዘች ሴት ዒዳ የነፍሰ ጡር ዒዳ የጸነሰች ሴት ዒዳ ዒደቱል ሐሚል ሐሚል ማለት ያረገዘች ማለት ነው። የእርጉዝ ሴት ዒዳ ይህን እንመለከታለን። ወይ የዚች ሴት ዒዳ ዒዳዋ ባሏ ፈታትም ይሁን ሶስት ጊዜ የሚስታ አንድ ጊዜ የሚስታ ይሞትባትም አንድ አይነት ነው። በቃ እርጉዝ ነፍሰ ጡር ከሆነች አንድ ሴት ዒዳዋ ተመሳሳይ ባሏ ሞተባት ነው ይሁን ፈቷት ነው አንድ ጊዜ ምን ሁለት ጊዜ ሶስት ጊዜ የሚፍታ አያገባም። ለማን ግን ሐሚል ትሁን ሐሚል ከሆነች አንድ ይወድዕ الحمل ዒደቱል ሐሚል እርጉዝ የሆነች ሴት የሷ ዒዳ አለ ወሄ ይህች ሴት ቢወድዕ الحمل ዒዳዋ የሚጠናቀቀው ቢወድዕ الحمل እንሷን ስትወልድ ነው። እንሷን ስትወልድ ነው። ቢወድዕ ወድዕ ማለት መውለድ ማለት ነው። ቢወድዕ الحمل እንሷን ስትወልድ ነው። ሙጥለቀን በልቅ ማለት ነው። ያለ ገደብ ያለ ገደብ ማለት ምን ማለት ነው? ያለ ገደብ ማለት ማንኛውም ሴት ማለት ነው። ባኢነተን ካነ ሙሉ በሙሉ የተለያያት እንትን በሶስት የተፈታች ማለት ነው። ባኢና ማለት ሶስት ጊዜ የተፈታች ሴት አለች። ድጋሚ አትመለስም ባሏ ጋር። ሶስት ጊዜ የተፈታች ሴት ዕዳዋ ካለቀ በኋላ እዚህኛው ባሏ ጋር አትመለስም። አታ ተንኪሐ ዘውጀን ኸይረሁ ሌላ ባል ከማግባቷ በፊት በፍጹም ልትመጣ አትችልም። ወሄ የዚች ሴት ዒዳ የእርጉዝ ሴት ዒዳ ቢወድዕል ሐምሊ የሚጠናቀቀው ቢወድዕል ሐምሊ ጽንሷን ስትወልድ ነው። ሙጥለቀን ማንኛውም ሴት ሙጥለቀን ማለት ያለ ገደብ ማንኛውም ሴት ባኢነተን ካነ በሶስት የተለያየችም ትሆን አው ረጅዕያ ወይ መመለሷም የሚቻልም ትሆን ረጅዕያ ማለት አንድ ጊዜ ፈቷት ሴት በቃ ሚስቱን ፈታ ሶስት ጊዜ ንጽህና እስከምታይ ድረስ መመለስ ይችላል። ነፍሰ ጡር ሚስቱን ፈታሁሻል ፈታአትን መመለስ ይችላል። ልጁ እስካልተወለደ ድረስ መመለስ ትችላለች። ረጅዕያ ትባላለች። አንድ ጊዜ ተፈታች ወይም ስንት ጊዜ ተፈታች? ረጅዕያ ማለት ረጅዕያ መመለስ የሚቻል ማለት ነው። ሊመልሷት የሚበቃ ማለት ነው። ስንት ጊዜ ተፈታች? አንድ ጊዜ ተፈታች። ዒዳዋ እስከሚያልቅበት ሰዓት ድረስ መመለስ ይችላል። አንድ ሰው ፈታሁሽ አራት ወር ከአስር እንትን ሶስት ወር ከሆነ በወር የምትቆጥር ከሆነ ወይንም ደግሞ ሶስት ሀይድ ማየት አለባት ከተባለ ከሁለተኛው ሀይድ በኋላ ሶስተኛውን ሀይድ ከማየቷ በፊት መልሼሻለሁ ማለት ይችላል። ነገም ይችላል፣ ከነገ ወዲያም ይችላል፣ ከሳምንት በኋላም ከአስራ አምስትም ከወርም በኋላ ይችላል መልሼሻለሁ ማለት ይቺ ረጅዕያ ትባላለች። ስንት ጊዜ ከፈታት ነው የሚችለው? ይሄንን አንድ ጊዜ ወይም ደግሞ ሁለት ጊዜ። አንድ ጊዜ ፈቷት እዳ ጨረሳ መልሶ መልሷት ነበር። በሁለት ጦላቅ ብቻ ነው እየኖሩ ያሉት። ሁለት ብቻ ነው። ሁለት ጊዜ ተሳስቶ ከፈታ አለቀለት። አሁንም ፈታት ተለያዩ። አሁንም መመለስ ይችላል። ግን ሁለት ጊዜ ፈቷል። በሶስተኛው ከመለሳት በኋላ አሁን በሶስተኛው ፈታሁሽ ካለ በኋላ መመለስ አይችልም። ይቺ ባኢና ትባላለች። ካሁን በኋላ ሌላ ባል ካላገባች ሊያገባት አይችልም። ሶስት ጊዜ ከፈታት በኋላ ሶስት ጊዜ ከፈታት በኋላ ባኢና ትባላለች። እርጉዝ የሆነች ሴት ባኢናም ትሁን ሶስት ጊዜም ትፈታ አውረጅዕያ ወይ መመለስ የሚቻልም ትሁን ሙፋሪቀተን ፊል ሐያት በህይወት የተፈታችን ትሁን አው ሙተወፈን ዐንሃ ባሏ የሞተባትም ትሁን አንድ አይነት ነው የሷ አይዳ ቃለ ተዓላ ቃለ አላሁ ተዓላ አላህ እንዲህ ብሎ ገልጿል ምን ይላል ወኡላቱል አህማሊ ጽንፈኞች ማለት ነው ኡላት ባለቤቶች ማለት ነው አልአህማል የእርግዝና ባለቤቶች ምን ማለት ነው እርጉዝ ሴቶች ነፍሰ ጡሮች ወኡላቱል አህማሊ እርጉዞች አጀሉሁነ እድሜያቸው አየዷዕነ መውለዳቸው ሐምለሁነ ልጃቸውን መውለዳቸው ነው። እድሜያቸው ይሄ ነው። እድሜያቸው ይሄ ነው። ዒዳው ማለት ነው። ከወለደች በኋላ ሌላ ባል ማግባት ይችላል አልገባችሁ ዒደቱል ሐሚል የነፍሰ ጡር ዒዳዋ የሚያልቀው እርጉዝ ሴት ዒዳዋ የሚያልቀው ወሄ ቢወድዕል ሐምሊ እርግዝናዋን ስትወልድ ነው። ሙጥለቀን ያለምንም ገደብ ማንኛውም ሴት ማለት ነው። ባኢነተን ካን ሶስት ጊዜ የተፈታች ትሁን አውረጅዕያ ወይ መመለስ የሚቻልም ትሁን ሙፋሪቀተን ፊል ሐያት በህይወት የተለያዩአትም ትሁን አው ሙተወፈን አንሃ ባሏ የሞተባትም ትሁን ማንኛውም ሴት በቃ በሶስትም ትፈታ፣ በሁለትም ትፈታ፣ በአንድም ትፈታ፣ ባሏ የሚሞትባት በህይወት ይለያዩ። ማንኛውም ሴት እርጉዝ የሆነ ሴት ዒዳዋ የሚያልቀው በምንድን ነው? ቢውዲ አልሐምድ ነው። በቃ አንድ ሴት መታ ትጠይቃለች። በቃ ዒዳ ምን ያክል ነው? እርጉዝ ነሽ? አዎ። ባልሽ ፈቶሽ ነው? አዎ ፈቶኝ ነው። በስንት ፈታሽ? በአንድ። በቃ እርግዝነት ስትሆኝ በሶስትም ትበለሽ ያው ነው ሑክሙ። ባሌ ሞቶብኝ ነው ትበል ያው ነው ጥቅሙ ቢወደዕ ሐምል ነው በቃ ማንኛውም ሴት አልገባችሁ ሙጥለቀን ያላችሁ ላይ ያለ ግድ ማንኛውም ሴት ባይነተን ካነት ሙሉ በሙሉ የተለይ በሶስት የተፈታችን ትሆን አው ረጅዕየተን ረጅዕያ ማለት ምንድን ያልኳችሁ መመለሱ የሚቻል በስንት የተፈታች ነው መመለሳ የሚቻል በአንድ ወይም በሁለት በሶስት ከተፈታች በኋላ ምን ትሆናለች ማግባት አይችልም በሰርግ እንደገና ሶስት ጊዜ ፈታትና ተለያዩ። ድጋሚ በሰርግ ማግባት አይችልም። አንድ ቤተሰብ እሺ ካለ ሌላ አግብታ ካልፈታች ሀታ ተንኪሃ ዘውጀን ገይረሁ ነው ያለው ቁርአን በቃ እጇ የእሷ ጊዜ የሚቆጠረው ልጅ በመውለድ ብቻ። ጠዋት ፈታት ጠዋት ፈታትና ከሰዓት ከዙር በኋላ ወለደች። እጇ አለቀ። አሱር ላይ መግሪብ ላይ ወይም ሌላ ባል ማግባት ትችላለች። ዒዳዋ ተጠናቀቀ ማለት ነው። መመለስ አይችልም። ልክ አሁን ፈታ አይበለውና መግሪብ ላይ ፈታት ኢሻ ላይ ወለደች ከዛም በኋላ መመለስ አይችልም። አለቀለት። መግሪብ ላይ ፈታት ልትወልድ አካባቢ በቃ የሆነ ምጥ ምናምን ነገር ምልክት በቃ መልሼሻለሁ መልሼሻለሁ ካለ ይችላል። መመለስ ይችላል እ ሶስተኛው በሶስት ፊት በሶስት ፊትማ ከሆነ አይቻልም መመለስም አይችልም። በሶስት ፊት ከፋት ከሆነ እዳዋ የሚያልቀው ሌላ ባል ለማግባት ብቻ ነው እሷ የምትጠበቀው። ሌላ ባል ማግባት ትፈልጊያለሽ? አዎ እፈልጋለሁ። በቃ ልክ ከወለድሽ በኋላ ማግባት ትችያለሽ ይባላል። እሱ ለመመለስ ግን አይቻልም። በፍጹም ሶስት ጊዜ ከፈታት በኋላ ቤት እ ከተነጋገሩ በኋላ መመለስ የማይችለው በቃ ፈተኋት ካለ በኋላ ሶስተኛ ፍቺ ከሆነች ፈትቼሻለሁ ካለ በኋላ አለቀለት። ይሄ በዕዳ ውስጥ መመለስም አይችልም። ከሶስተኛ ፍቺ በኋላ ያለው እዳ የሚቆጠረው ዕዳ ውስጥ ባል ሚስቱን መመለስ አይችልም። አንድ ጊዜ ፈቷት ግን ዕዳዋ እስከሚያልቅ መመለስ ይችላል። ሁለት ጊዜ ፈቷት ዒዳዋ እስከሚያልቅ መመለስ ይችላል። ሶስት ጊዜ ፈቷት ግን ዒዳዋ እስከሚያልቅ አይችልም። ዒዳዋም ካለቀም በኋላ በሰርግም አይችልም። አዲስም ለምን ተግባባናል? ይህንኛው እኮ ሰርግ ምናምን እኮ አያስፈልገውም። ምስክር ምን ምን አያስፈልገውም። ረጅዕያ ማለት ፈታውሽ አላታውን መልሼሻለሁ ማለት ይችላል። በቃ ምንም ችግር የለም። ሌላ እንደገና ቤተሰብ ተጠይቆ ምን ተጠይቆ የሚባል የለም። ረጅዕያ ማለት ይሄ ነው ተክሙ ستقرؤونه في البلوغ مرام سائر الكتب እ ቤት ይፈታታል፣ ቤቷ ትኖራለች። ችግር የለም። ፈለገችበት ቦታ አጅነቢ የሌለበት ቦታ ትቆጥራለች፣ ትሄደዋል። እዚህ ብትሆን ደግሞ ትሻላለች። ባኢናና ባይነል ባኢና ይለያያል። እንጠራዋለን ብዬ ተግባብተናል አይደል? ይሄ ኢዳ ነገር አዲስ ናችሁ በጣም እንዳትቸገሩ አስፍቱ እ እ ማሻላ ማሻአላ ጥያቄው ምንድነው? መጀመሪያ አግብታ ነበር። ይሄ የሰሃባ ክስተት አለ ልንገራችሁ። አብዱራህማን አሁንም ብሉግ ላይ ትቀርታላችሁ። ራሱ መተን ላይ አለ ሐዲሱ ነብዩ አለይሂ ሰላቱ ወሰላም ሴትዮዋ መጣችና ያ ረሱላህ ጠለቀኒ ዘውጂ ባሌ ሶስት ጊዜ ፈተኛል ሪፋዓ አሁን አብዱራህማንን አግብቼ ነበረ አለቻቸው። እና ምን ይሁን ፈኢነማ ዐንደሁ ፈኢነማ ዐንደሁ አብዱራህማን ዘንድ ያለው ሚስለ ሁድቢን እንደ ልብስ ነው አለቻቸው። አንቺ ሸሪዓ እኮ ነው ማለት ነው። አብዱራህማን ዘንድ ያለው ሚስለ ሁድቢን ነው አለቻቸው። ሚስለ ሁድቢን ማለት ይሄ የልብስ እንትኑ አለ አይደል የሚቆ የሚቆጥቁት ማለት ነው። እንደዚህ ያለ እንደዛ ነው። አይንቀሳቀስም ማለት ነው። ብልቱ አይነሳም ማለት ነው። በቃ ያን ስታስቸው ነብዩ አለይሂ ሰላቱ ወሰለም እህ አቱሪዲና አንተ አንተርጂ ኢላ ዘውጅኪ ሪፋ ወደ ሪፋ መመለስ ትፈልጋለሽ አሏት ነብዩ አለይሂ ሰላቱ ወሰለም መጀመሪያ ባሏ ጋር ማለት ነው። አዎ ፈልጋለሁ። አአ ላ ሐታ ተዙቂ ዑሰይለተሁ ወየዙቀ ዑሰይለተኪ እሱም ያንቺን ማር አንቺም የሱን ማር ከመቅመትሽ በፊት በፍጹም ሪፋዓ ጋር መመለሳት መመለሳት ሲል ሶስት ጊዜ ፈቷት ነበር የመጀመሪያ ባሏ። አሁን አብዱራህማን አገባች። ካገባች በኋላ ከግንኙነት በፊት ልትለያይ አይቻልም ማለት ይሄ ግንኙነት አድርጎ ከፈታች ማሻአላህ ሪፋዓ ጋር ኋላ መመለስ ይችላል። ገብቷችኋል ሁክሙ ለዛ ማለት እሺ እሱ የጠየቀ ጥያቄ ነው። እንደገና ትመለሳለች። ኒካህ ኒካህ ይታሰራል። አዲስ ኒካህ አዲስ ጋብቻ አዲስ ጋብቻ ተጠይቆ ተለምኖ አልገባችሁም? ባኢናና ረጅዕ እያዝ ከገባች እ እርግዝ ሴት ከወለደች በኋላ አዲስ ኒካህ ነው። ገብታችኋል? ጥያቄው ሚስቱን ፈታት፣ እርጉዝ ናት፣ ወለደች። ስትወልድ ምን ምን አለቀ? እዳው አለቀ አይደል? የማናት ሚስት የማንም አይደለችም። ከዚህኛውም ባሏ ጨርሳለች፣ በቃ አልቋል። መመለስ ይችላል? እድዋ ስላለቀ መመለስ አይችልም። ከወለደች በኋላ እድዋ አልቋል። የማንም አይደለችም። አሁን ሌላ እጩኛ ራሱ መቀበል ትችላለች ከወለደች በኋላ ያም ዋናው እጮኛ ከመጣ ባልም ራሱ አብሮ ለውድድር መቅረብ ይችላል። ባል እሱም ይጠይቃል፣ ሌላም ሰው መጥቶ ይጠይቃል። እንደ አዲስ ነው የሚጠየቀው። ተገበረን እንደ አዲስ ነው። ባል ራሱ ቢመጣ ዒዳዋ ስላለቀ መልሼሻለሁ ማለት አይችልም። ዒዳው አልቋል። ምንድነው የሚያደርገው? አዲስ ይጠይቃል፣ ወልይ ይመጣል፣ ሻሂድ ይመጣል፣ እንደገና ኒካህ ይታሰራል። አልገባችሁ? ዒዳ ከማለቁ በፊት ግን ምን ማድረግ ይችላል? መልሼሻለሁ ማለት ይችላል። ረጅ ዒደቱል ሐሚል የእርጉዝ ሴት ዒዳ አቆጣጠር ከተፈታች ባሏ ሞቶባት ነው ሶስት ጊዜም ተፈታ አንድ ጊዜም ተፈታ ሁለት ጊዜም ትፈታ፣ በህይወትም ትለያይ ይሞትባትም አለል ጥላቅ በቃ ሙጥለቀ ያለ ምንም ገደብ ማንኛውም ሴት ከትዳር ዓለም የተሰናበተች ሴት ማለት ነው። ወይ የእሷ ዒዳ የሚጠናቀቀው እርጉዝ ከሆነች ቢወድዕል ሐምሊ ጽንሷን ስትወልደው ልጁ ሲወለድ ዒዳው አልቋል። ዒዳ ማለቁ ለምን ይጠቅማታል? ለምን ይጠቅማታል? ዒዳዋ ማለቁ ሌላ ባል ታገባለች። በፈታት በአርባ ቀኑ ወልዳለች። አጥማምን ትክክል በተፈታች በአርባ ቀኗ ወለደች። አሁን ማግባት ትችላለች ብሏታል ነብዩ አለይሂ ሰላቱ ወሰላም። በአርባ ቀኗ ማለት ነው። ሙጥለቀን ባኢነተን ካነት በሶስት የተፈታችን ትሁን እያ መመለሱ የሚቻል የሚሆን ሙፋሪቀተን ፊል ሐያት በህይወትም ከባሏ ትለያይ አው ሙተወፈን አንሃ ባሏም ይሞትባት ዒዳዋ በመውለዷ ብቻ ይጠናቀቃል። ዒዳዋ ይጠናቀቃል። ዒዳዋ ከተጠናቀቀ በኋላ የመጀመሪያ ባሏ ከፈለገ እንደ አዲስ ነው የምትጠይቀው ብያቸዋለሁ። ሌላም ባል ከመጣ ማግባት ይችላል። እዳዋ ከማለቁ በፊት ግን የመጀመሪያ ባሏ በሶስት ጊዜ የተፈታች ካልሆነ ምን ማድረግ ይችላል ብለናል? መመለስ ይችላል። መልሼሻለሁ ማለት ይችላል። የዚች ሴት እዳ የምጠናቀቀው በምንድን ነው? ቢወድዕል ሐምል ነው። ይህን እንዳንድ አድርጋችሁ በቀጥታ መጠየቅ ነው። ቃል አላሁ ተዓላ አላህ እንዲህ ብሏል፣ ወኡላቱል አህማሊ እርጉዝ ሴቶች አጀልሁነ እድሜያቸው የእዳቸው እድሜ የእዳቸው እድሜ የእዳቸው እድሜ አየዷዕነ የሚጠናቀቀው አየዷዕነ ሊወልዱ ነው። ምን ሊወልዱ ነው? ሐምለሁነ እርግዝናቸው መወለድ ነው። ልጃቸውን ሲወልዱ ይጠናቀቃል። አንድ ሴት መጣች። እዳ እንዴት ነው የምቆጥረው አለች። ይሄ ሐሚለቱ ማዛ ተቁሉላ የምጠይቃት ነገር የለም። ምን ትላታለህ? እርጉዝ ነኝ እዳ እንዴት ነው? በሀይድ እንዳልቆጥር ሀይድ አላይም እርጉዝ ነኝ አለች። ምን ጥያቄ ጠይቃታለህ? ስለ ባሏ ተፈተሽ ነው ምንድነው? ይሄን ጥያቄ ታነሳለህ? ጥያቄው ይነሳል? አትነሳም። ምንም ጥያቄ አይነሳም። ታሪክ ፈቶሽ ነው ሞቶብሽ ነው። ሶስት ጊዜ ፈቶሻል፣ አንድ ጊዜ አይባልም። በቃ እርጉዝ ከሆነች እርግዝናሽ ትስቶች በቃ ይሆነ ማለት ምንም ጭቅጭቅ የለበትም። ሌላ ነገር ይሄ ነው። ጨርስ። አንድ ይሄን ጨርስ። ገብቷችኋል? ከአራት ወርም በኋላ ትውለድ፣ ከአምስት ወርም በኋላ ይወለድ። ከሰዓት የሚወለድ ከአንድ ሰዓት በኋላ የሚወለድ ከሰላሳ ደቂቃ በኋላ ይወለድ እድዋ ምን በማለት ብቻ ነው? አየባእነ ሐምለሁነ አነዑ ሳኒ ሁለተኛውን ንመለከት ሁለተኛውን ዕጅ አቆጣጠር ነው። ይሄ የእርጉዝ ሴቶች ነው። አየ ማንም ሴት ትሆን ማለት ነው። ዒደቱል ሙጠለቃ የተፈታች ሴት ዒዳ አለቲ ይቺ የተፈታች ሴት ተሒዱ ሐይድ ታያለች። ወሄ ይቺ እዳ ሰላሰቱ ቁሩ ሶስት ጊዜ መጽዳት አለባት። ሶስት ጊዜ ሀይድ ማየት አለባት። ሶስት ጊዜ ሀይድ ማየት አለባት። ሁለተኛው አይነት ዒዳ ዒደቱል ሙጠለቃ የተፈታች ሴት ዒዳ አቆጣጠር ነው። አለቲ ይህ ዒዳ አለቲ ይህች ሴት ተሒዱ ሀይድ ታያለች፣ ሀይድ ታያለች። እዛን ጊዜ በሀይድ ነው የምታየው። ስንት ሀይድ ሴ አንድ ሁለት አይደለም። ይሄ ሰላሰቱ ቁሩእ ሰላሰተ ሀይድን ሶስት ሀይዶችን ማየት አለባት። ዛሬ ፈታች ስትፈታ ግንኙነት ባልተደረገበት ጥሁር ውስጥ ነው የምትፈታው። ግንኙነት ሳታደርግ ንጹህ በሆነችበት ጊዜ በሀይድ ጊዜ አትፈታም ሴት ልጅ በወር አበባ በፔሬድ ውስጥ እያለች ፈትሻለሁ ማለት አይቻልም። ሀያድ ይሄ ጦላቁም ቢድዕ ይሉታል ነብዩ አለይሂ ሰላቱ ወሰላም። አብደላህ ብን ዑመር ፈቶ ሚስቱን በሀይድ ውስጥ እያለች መልስ ብለውታል ነብዩ አለይሂ ሰላቱ ወሰላም። አይቻልም። ያው የፉቃዎች የተለያየ አባባል አለ። ይቻላል ክልክል ይሆናል እንጂ የተለያየ አባባል አላቸው። ብቻ ንጹህ በሆነችበት ሰዓት አሁን ፈታት ሰውየው አሁን ፈታት ከሰዓት ኃይል ጀመረች። አንድ እንላለን ይሄን ኃይል ትጠራለች አይደል? እንደገና ኃይል ታያለች፣ ትጠራለች። መልሰ ኃይል ታያለች፣ ትጠራለች። የሶስተኛው ኃይል በኋላ ምን ማድረግ ትችላለች? ሌላ ባል ማግባት ትችላለች። ዒዳው አለቀ ማለት ነው። ከዛም በፊት ግን መጀመሪያ ሶስት ኃይል ከማየቷ በፊት ያለው እድሜ ያለችበት ጊዜ በማን ሁክም ስር ነው ያለችው? በመጀመሪያ ባሏ ስር ናት። መልሼሻለሁ ማለት ይችላል። የሷ ዒዳ የሚጠናቀቀው በዚህ ነው ማለት ነው። ለፊት በቃ ዒደቱ ሙጠለቃ የተፈታች ሴት ዒዳ አቆጣጠሯ አለቲ ይህች ሴት ተሒዱ ሀይድ የምታይ ከሆነ ወሄ ሀይድ ምን ያክል ሀይድ ነው ማየት ያለባት? ሰላሰተ ቁሩእ ሶስት ጊዜ ከማ ቃለ ተዓላ አላህ እንዲህ ብሏል። ወልሙጠለቃቱ የተፈቱ ሴቶች የተፈቱ ሴቶች የተረበስነ ይቀመጣሉ ይቆያሉ ቢአንፉሲህነ በራሳቸው ይቆያሉ ገለልተኛ ሆነው ሰላሰተ ቁሩኢን ሶስት ሀይድን ይቆያሉ። ሶስት ሀይድን ያሳልፋሉ። ከባል ተለይቶ ማለት ፈትቼሻለሁ ካላት በኋላ ስንት ሀይድ ማየት አለባት? ሶስት ሀይድ ታያለች። ሶስተኛው ሀይድ ከጠራች በኋላ ምን ትሆናለች? ምን ሆነች ማለት ነው? ሶስት ጊዜ ሀይድ ማለት በሶስት ወር ትቆያለች ማለት ነው። ሶስት ወር ነው ሶስት ሀይድ የሚታየው በቃ እዚህ መካከል ክፍተት አለ። ሌላ ሁለተኛ ባል በማግባትና በዚህኛው በፈታት ባል መካከል ያለው ክፍተት ምን ያክል ነው? ሶስት ሰላሰተ ቁሩብ እሶስቱ ሀይድ መካከል መልሽ ይችላል ማለት አይችልም። ይችላል። ምን ከሆነ ምን ከሆነ ምን ካልሆነች ምን ካልሆነች በሶስት የተፈታች ካልሆነች አሁን የተፈታች ሴትን እያወራን ያለነው? የተፈታች ሴት ምን ያክል ሀይድ የምታይ ከሆነ التي تحيض ሀይድ የምታይ ከሆነ እቺ የተፈታች ሴት ህፃን ካልሆነች ወይ ትልቅ ሴት ካልሆነች ሀይድ ማየት የምትችል ከሆነ ስንት ሀይድ ትያል? ሶስት ሀይድ ሶስት ሀይድ በሶስቱ ሀይድ ውስጥ ምን ማድረግ ይችላል? ሰውየው ባል የፈታት መመለስ ይችላል። ምን ካልሆነች በሶስት የተፈታች ካልሆነች። እሺ ከሶስት ሀይድ በኋላ ምን ማድረግ ትችላለች? ማግባት ትችላለች። ሁክሙ እናየዋለን ኢንሻአላህ። እኔ ምን ብቻያዝ مطلقة عدة المطلقة የተፈታች ሴት ዒዳዋ የምትቆጥረው التي ይቺ ሴት تحيض ሀይድ የምታይ ከሆነ ወይ ሰላሰቱ ቁሩእ ሶስት ቁሩእ ነው የምታየው። كما قال تعالى አላህ እንዲህ ብሎናል። ወልሙጠለቃት የተፈቱ ሴቶች يتربصن መቆየት መቀመጥ አለባቸው። ቢአንፉሲነ ራሳቸው መቆየት አለባቸው። ሰላሰተ ቁሩእ ሶስት ሀይድን ሰላሰተ ቁሩእ አይ ሰላሰ ሂየድን ማለት ነው። ሶስት ሀይድን ማሳለፍ አለባት። አሁን ልክ ከተፈታች በኋላ አንድ ሀይድ ታያለች። ስትጠራ አሁንም ባልላትም አሁንም ሌላ ሀይድ ታያለች። አሁንም ትጠራለች፣ ሌላ ሀይድ ታያለች። ሶስተኛውን ከጠራች በኋላ ሌላ ባል ማግባት ትችላለች። ከዛም በኋላ ይህንኛውን ባል እንደገና አዲስ ነው የሚጠይቀው ማለት ነው። እንደ ሌሎች ባሎች፣ እንደ ሌሎች ሰዎች አልገባችሁም? አነ ቁጣሪ ይህ ግልጽ ነው። አልገባችሁም? እዳዋ ካለቀ በኋላ አዲስ ኒካህ ይጠይቃል። አባትን ይጠይቃል፣ አዲስ ወልጇን ይጠይቃል። መመለስ ትችላለች፣ ግን በአዲስ ጋብቻ ነው። የተፈታችው በስንት ካልሆነ በሶስት ካልሆነ ይህንን ያዙ። በቃ በሶስት ካልሆነ እዳዋ ካለቀ ትላላችሁ። በሶስት አልተፈታችም፣ በአንድ ነው ወይ ሁለት ነው የተፈታችው። እዳዋ አልቋል አላለቀም ትላለህ። አላለቀም። እንደዛ ከሆነ መመለስ ይችላል። ወልይ ጋር መሄድ ያስፈልግ መልሼሻለሁ ማለት ይችላል። እድዋ ካለቀት በኋላ እንደገና ኒካህ ይጠየቃል። ኒካህ አዲስ ይታሰራል። ተግባባን በስንት ያልተፈታች ከሆነ በሶስት ምን ያዙት ምንም አያስቸግርም እኮ አሽ ሀይድ ምን እርጉዝ ሴት ሀይድ አታይም። በሀይድ እኮ በሀይድ አይደለም የሚቆጠረው بوضع الحمل ነው በቃ ይታወቃል። ወላኪን ለተሐቂቅ እጅግ በጣም ለማረጋገጥ ነው። ወላኪን ለተሐቂቅ በጣም ለማረጋገጥ ነው። ምን አይነት እንዳለ ታውቃለህ? ያመልጣል አንዳንድ ጊዜ ሀይል ሶስት ጊዜ ካየች በኋላ ግን ንጽህናው ይታወቃል። አለበለዚያ ያመልጣል አንዳንድ ጊዜ። ነፍሰ ጡሮች ምን ላይ ይችላሉ? ሀይድ ላይ ይችላሉ። አለ አንዳንድ ጊዜ ባለፈው እኮ ቀርተናል። ብዙ አንዳንድ ጊዜ ላይ ይችላሉ። እህ ተወሰነ። በቃ አይ አንድ ጊዜ ፈትቻለሁ። ፍቹ የፍቹ አይነት ፈትቻለሁ አላት። ፈትቻለሁ፣ ፈትቻለሁ፣ ፈትቻለሁ። ምን አይነት አባባል አለ በቃ ጠለቅቱኪ ቢአደድ ሻዕሪ ረእሱኪ የሚላል በራስሽ ጸጉር ልክ ፈትሻለሁ። በጣም ሲደባበሩ ነው። እንደዛ አይባልም። በጣም ያስጠላል። ቀየም እንደዚህ ይላሉ። አለ ኪታቡ ላይ ስላለ ጠለቅቱኪ አላ አደድል አውራቅ በቅጠል ቁጥር ፈትሻለሁ፣ በሳሩ ቁጥር ፈትሻለሁ ይላሉ። ሶስት ፍች ነው የሚሆነው እሱም ሶስትም አይሆንም ነው የሚሉት። እንዴት ነው የሚሆነው? አንድ ፍቺ ብቻ ነው። ጦለቅቱ ሲል አንድ ተፈታለች፣ እጇን ትጀምራለች። ካሁን ጀመረ ካሁን ጀምራ እጇን ፈትቼሻለሁ ብላትም እጅ አቆጣሪ ነው እየፈታ ያለው የሞተን መደብደብ ማለት ነው። ምን ጥቅም የለው ተፈታለች። ፈትቼሻለሁ ብሎ ቆይቶ መልሼሻለሁ አለ። አሁንም ፈትቼሻለሁ ሁለት ይሆንበታል። መልሼሻለሁ አለ። ሚስት ሆናለች አይደል? አሁን ፈትቼሻለሁ ካለ ካሁን በኋላ ሶስት ነው የሚቆጠርበት። ተግባብተናል። በተመሳሳይ ሰዓት ፈትቼሻለሁ አለ ዒዳ ጀመረች። ፈትቼሻለሁ ግን ሚስቱን አይደለም እየፈታ ያለው ዒዳ የምትቆጥር ሴት ነው፣ አይቆጠርም። ልክ የመጀመሪያው ፈትቼሻለሁ ሲል ተፈታለች። አሁን ፈትቼሻለሁ ግን ሌላ ሚስት ነው እየፈታ ያለው አይሆን ግን ፈትቼሻለሁ አለና መልሼሻለሁ አለ። ሚስቱ ሆነች አይደል? ፈትቼሻለሁ ስትል ሁለተኛ ተፈታች፣ መልሼሻለሁ አለ። ፈትቼሻለሁ ካላት ሶስት ጊዜ ተፈታች ማለት ነው። አዎ እዛ በፍቺ በፍቺ አደረግነው እኮ النوع الثالث ايش ها قال ايه ሶስት ጊዜ የተባለው ለምሳሌ ዛሬ ፈትቼሻለሁ አላት። ቆየና በሳምንት መልሼሻለሁ አለ። ፈትቼሻለሁ አላት። እዛው ተጣሉ። ቆየና መልሼሻለሁ አለ። ፈትቼሻለሁ አለ። ሶስት ጊዜ ተፈታች። በመካከል ላይ እኮ ምን መሆን እንዳለበት ታውቃላችሁ? ሚስቱ መሆን አለበት። የሚፈታው ሚስቱን መሆን አለበት። አንድ ጊዜ ሲፈታት ከሚስትነት ውጭ ወጣለች። ፈትቼሻለሁ፣ ፈትቼሻለሁ፣ ፈትቼ መቶ ጊዜ ፈትቼሻለሁ፣ አንድ ሺህ ጊዜ ፈትቼሻለሁ ቢል አይፈታም። አንድ ጊዜ ብቻ ነው ለምን? ሚስቱ አይደለችም። ፈትቼሻለሁ ብሎ መልሼሻለሁ ብሎ ፈትቼሻለሁ ሲል ሚስቱን ነው እየፈታ ያለው። እንደዛ ከሆነ ሶስት ሊቆጠር ይችላል። አተገባን ኺላፉን በይነ ዑለማ በጣም ሰፊ ልዩነት አለ። ሀታ በይነ ዑመር ወነቢ ሰለላሁ ዐለይሂ ወሰለም አንድ ፊ ዋሂድን ሶስት ጊዜ ፈትቻለሁ ካለ አንድ ሰው አንድ ፍችን ብለዋል ነብዩ አለይሂ ሰላቱ ወሰለም። ኡመር ግን ትቀሩታላችሁ ብሎ ብሏል። ዑመር ግን ምንድን ያለው አንድ ሰው ሶስት ጊዜ ፈትቻለሁ ካለ ሶስቱም ይፈታበታል ነው ያለው ዑመር ዑመር ዑመር ብን አልኸጣብ ለምን አደረግክ ሲሉት ሰዎች በኒካህ ላይ እየቀለዱ ነው አለ። ሶስት ጊዜ ፈትቻለሁ ብሎ አንድ ሴት ልጅ በፀጉርሽ ልክ ፈትቼሻለሁ፣ በሳሩ ልክ፣ በዛፉ ልክ፣ በሰው ቁጥር ፈትቼሻለሁ እያለ እንዳይጫወት በሞራል ላይ ከሶስት በላይ ሶስት ከፈታ ሶስቱም ይሆንብሃል አንድ ጊዜ ብለውታል። ግን በሐዲሱ ፊመጅሊስ ዋሂድን ሰላተ መራ ፈትቼሻለሁ ግን አንድ ፍች ብቻ ነው የሚሆነው ነው የሚሉት ነብዩ አለይሂ ሰላቱ ወሰላም ይቀድሙ المحدثون هذا القول ይህን ነው ሙሐዲሶች የሚያስቀድሙት አቤት ማን መቀደም አለበት? የመጀመሪያ ባሏ አሁን ነጻ እኮ ነው። የለም ሌላ አጅነብዬ ነው። ማንም አያውቀውም። የፈለገችውን ነው እንጂ የምትመርጠው ይሄ ቀድሟል ምናምን ፊት አባቱ እንደው መቀጣት አለበት። ሰው አልታስገኝ አልገባችሁም? እ እሺ አንዱ ሶስተኛው አይነት ነው የተፈታች ሀይድ የምታይ ነው ያለው ያየ ነው አሁን ተፈታ ሀይድ የምታይ ከሆነ ሶስት ሀይድ ማየት አለባት። እድዋ ለመጠናቀቅ ሌላ ባለ ለማግባት ሶስተኛው አይነት አለቲ ለሀይድ ወላ ሀይድ የሌላት ነው ደግሞ አሁን ምን ሀይድ የማታይ ወይሄ ሀይድ የማታይ نوعان ሁለት አይነት ሀይድ የማያዩ የማያዩ ሴቶች አሉ። ማን ማን ይመስል? አንደኛ ሰጊረቱን ላተሪ ህፃኑና ሀይድ የማታይ ሁለተኛ وكبيرة ትልቅ ሴት አዛውንት ቀድ የጥሰት ተስፋ የቆረጠች ምን ሀይድ ከሀይድ ተስፋ የቆረጠች ከአርባ ከሀምሳ አመት በላይ የሆነች ማለት ነው። ሀይድ የቆረጠች በቃ መውለድ አቁማለች የሚባለው ማለት ነው። ሀይድ አቁማለች አይደለም የሚባለው። ምን አቁማለች የሚባለው መውለድ አቁማለች። ሰገይረቱን ላተሂድ ወይ ለህፃንነት ሀይድ አታይም፣ وكبيرة ወይ ትልቅ ገና ከቢእሰት ሚነል ሀይድ ከሀይድ ተስፋ ቆርጣለች። ሁለቱም ምን ሁለት አይነት ናቸው፣ ሀይድና ሀይድ። የእነዚህ እጅ አቆጣጠር ምን ያክል ነው? በሀይድ እንዳንል ሀይዳ ያይ ቢወደ ኢልሐምል ነው እንዳንል እርጉዝ አይደለም። ስለዚህ እነዚህ በምን ተበየነ አላህ ስብሓነ አላህ ራሱ ግልጽ አድርጎታል። ዒደተ ነውዐይኒ የሁለቱን አይነት ሴቶች ዒዳ አቆጣጠር ነውዐይኒ የሁለቱን ሴቶች የምንና ምን ሰገይረቱን ላ ከቢረቱን ቀደ ምን አልሐይድ ያልነው ማለት ነው። ከቢራ ትልቅ ሴት አዛውንት ማለት ነው። ቀደ ኢሰት ተስፋ የቆረጠች ምን አልሐይድ ሐይድ ከማየት ሰገይረቱን ላ ሁለት አይነት ናቸው። ሐይድ እና የነሱ ነው። ተበየነ አላህ ስብሓን ጥላት የተገባው ጌታችን ግልጽ አድርጓል። ዒደተ ነውዐይን የሁለቱን ዒዳ አቆጣጠር በቀውሊ በሚለው ቃል ወላኢ እነዛ ማለት ነው። واللائي ማለት የተውላጠ ስሙ ዶሜሮ የሚመለሰው التي ያለው plural ነው። التي አንድ ሴት التي ትላታለ። التي ሲደመር التي ሲደመር التي اللائي ይሆናል። اللائي ይሆናል። ብዙ ለብዙ ሴቶች ይሻራል። واللائي እነዛ يئسن ተስፋ የቆረጡ ሚነል መሂድ አይ ሚነል ሀይድ ሃይድ ከማይ ተስፋ የቆረጡ ምን ኒሳኢኩም ከሚስቶቻችሁ ሃይድ ከማይ ተስፋ የቆረጡ እኔ ከተጠራጠራችሁ የማታውቁ ከሆነ ሁክምን ይሁንካችሁ እያለ ነው። ዒደቱሁነ የእነዚህ ሴቶች ዒዳ አቆጣጠር ሰላተቱ አሽሁሪን ሶስት ወር ነው። በቀን ነው የሚቆጥሩት። ሶስት ሶስት ወር በጨረቃ አቆጣጠር ሶስት ወር ሀይድ የሚያዩ በስንት ነበር ያሉት? ሰላተቱ ቁሩኢ ሰላተቱ ቁሩኢ ምንድን ነው ሰላተቱ ቁሩኢ? ከዕደቱና ዕዳ አቆጣጠራቸው እነዚህ ሰላተቱ አሽሁር ሶስት ወር ነው። واللائي እነዛም ለም የሒድነ ጭራሽ ሀይድ ያልጀመሩትም ህፃናቶች ማለት ነው። واللائي እነዛ يئسن ተስፋ የቆረጡት ምን አልመሂዲ ከሀይድ ተስፋ የቆረጡት አዛውንት ሴቶች من نسائكم ከሚስቶቻችሁ ኢኔርተብቱም ከተጠራጠራችሁ ሁለት አይነት ተፍሲር ነው ያለው ኢኔርተብቱም የቁሉ ባዕዱ ሰለፍ ከሙጃሂድ ምን ብለው ፈስረውታል ኢኔርተብቱም ከተጠራጠራችሁ ማለት የአጋጣሚ ህፃኗ ደም ከመጣት ትልቋም ሴት ደም ከመጣና ይሄ ሀይድ ነው ሀይድ አይደለም ካላችሁ ጥርጣሬ ውስጥ ከገባችሁ ተውትና በወር ቁጠሩ ማለት ነው አሉ አዳ በዒ ራቅ ይላል ትንሽ ራቅ ይላል ወላኪን ተፍሲሩ ሶሒህ ኢነርተብቱም ከተጠራጠራችሁ ሁክሙ እንዴት ይሁን እንዴት እንደሆነ ካላወቃችሁ ኢነርተብቱም አይ ኢለም ተዕሪፉ ሁክመሁ ሁክሙን የማታውቁ ከሆነ ምን የነማን ተስፋ ሴቶችን የእነሱን ሁክም የማታውቁ ከሆነ ፈዕደቱና ዒዳቸው ሰላተቱ አሽሁር ሶስት ወር ነው። ከሶስት ወር በኋላ አዛውንት ተፈታች። ትልቋ ሴት የስልሳ ዓመት አዛውንት ተፈታች። ሌላ ባል ለማግባት ምን ያክል መቆየት አለባት? እነሱም ላይ እንትን ባኢናና ረጅዕ የሚባል የለም የለም። ባኢና ማለት ምንድን ነው? ሶስት ጊዜ የተፈታች ሌላ ባል ማግባት ሊፈልጉ ይችላሉ አይደል? አዛውንቷ ከፈለጉ ስንት ወር መቆየት አለባቸው? ሶስት ወር። የሰባት ዓመት ልጅ አገባትና ወደ ፈታች። ምን ያክል ነው የምትቆጥረው? ከዘጠኝ አመት በታች ያለው ሀይዳ ማለት እንደዛ ማለት ነው። ምን ያክል ነው የሚቆጥሩት? ሶስት ወር በሶስት ወሯ ሌላ ባል መቀየር ትችላለች። ፈይደቱን ዒዳቸው የሚጠናቀቀው ሰላሳ አሽሁር ሶስት ወር ነው። ወላ እነዛ ለሚሄድን ሀይድ ያላዩትም ጭራሽ ሁለት ሴት ነው የተነገረው። ወላ የኢስነ ምን ለመሂድ አንድ አዛውንቶች ወላ ለሚሄድን ጭራሽ ያላዩ ማለት ነው ህፃናቶች ሁለቱንም ይፈልጉ አይ ፈዕደቱሁነ የነዚህ ዕዳ አቆጣጠር ከዛሊከ እንደዚህ ነው እንደዚህ እንደ ሰላሰቱ አሽሁሪን ያለው ነው ከዛሊከ እንደዚህ አነ ራቢ አራተኛውን አይነት ነው ዒዳ አቆጣጠር። የመጀመሪያው ምንድን ነበር ያየነው? ምን ነበር ያየነው? መጀመሪያ አንድ ሴት ስትፈታ ምን ምን ከሆነች እርጉዝ ከሆነች ዒዳዋ የሚያልቀው ሌላ ባል ለማግባት ዒዳዋ የሚጠናቀቀው ምን በማድረግ ነው? በመውለድ ሶስት ጊዜም ትፈታ አንድ ጊዜም ትፈታ ሁለት ጊዜም ትፈታ ባሏም ይሞትባት በምንድን ነው የሚያልቀው ዒዳዋ? ይወደ አልሐምዱሊላህ ሁለተኛ የተፈታች ሴት ሀይድ የምታይ ከሆነ ምን ይደረግ? ለምሳሌ የጎረቤት ልጅ ብትፋታ የሆነ ሁክም መስጠት ትችላለህ። እርጉዝ ናት እርጉዝ አይደለችም ብለህ ትጠይቃለህ። አዎ እርጉዝ ናት። እርጉዝ ከሆነች በቃ እርግዝናዋ ስትወልድ የዕዳዋ አልቃ ሌላ ባል ማግባት ትችላለች ትላለህ። እርጉዝ አይደለችም ካሉ ምንድነው የምትጠይቀው? ሀይድታለች አታይም? አይ ሀይድታ ያለች ከተባልክ ምን ብለህ ነው ሁክም የምትሰጠው? ثلاثة قروء እሺ ሃይዳ አካይም መጣና ናት ደግሞ ሀይዳዩም mother ናቸው አቁመዋል መውለድ እ ሶስት ወር ማለት ነው። እነ እራቢ አልገባህ እነ አራተኛው አይነት አልሙተወፋ አንሃ ዘውጁሃ ባሏ የሞተባትን ሴት ነው የምናየው። ሙጠለቃን አየን ሁለት አይነት። አሁን ደግሞ ባሏ የሞተባት ሴት እነ እራቢ አራተኛው አልሙተወፋ አንሃ ዘውጁሃ ባሏ የሞተባት بين عدة بين عدتها بقول أو بين عدتها بقول بين ግልጽ አደረገ عدتها ዒደዋ አቆጣጠሯን ገልጾታል አላህ بقول በሚለው ቃሉ بين ግልጽ አደረገ عدتها ዒደዋን ግልጽ አድርጎታል አላህ بقول በሚለው ቃሉ أو بين ማለትም ትችላላችሁ በፓሲፎ بين عدتها ዒደዋ ግልጽ ተደርጓል بقول በሚለው በአላህ ቃል ግልጽ ተደርጓል والذين እነዚያ ይላል አላህ يتوفون منكم ከናንተ የሚሞቱ ሰዎች ወየዘሩነ የሚተዉ ትተው የሚሞቱ አዝዋጅን ሚስቶቻቸውን ትተው የሞቱ የተረበስነ ሚስቶቻቸው ይቀመጣሉ የአንፉሲህና አርባዓተ አሽሁር አራት ወር ይቀመጣሉ። ወአስራ ከአስር ቀን አራት ወር ከአስር ቀን ይቀመጡ ብሏል አላህ። ምን ሕክመቲ ሀዘል አደድ አላሁ አዕለም። የዒዳን አልሕክማ ብለን ከኋላ አይደል? ዘር እንዳይባክን ተብሏል። በአንድ ወር ላይባክን ይችላል፣ በሁለት ወር ላይባክንም ይችላል። ግን ሂክመቱ አላህ አለ። አራት ወር ብቻ ለምን አልሆነ አራት ወር ከአምስት ቀን ለምን አልሆነም? ለምን አራት ወር ከአንድ ቀን አልሆነም? ለምን ሶስት ወር ብቻ አልሆነም? አላሁ አለም። አራት ወር ከአስር ቀን ላይ ያደረገው አላሁ አለም። ህክማው ካልተነገረን መግለጽ የለም። ተባባን አይደል? በየነ ዒደታሃ አላህ ግልጽ አድርጓል ቢቀውል በሚለው ቃሉ ባሏ የሞተባትን ሴት ወለዲነ ሌላ ባል ለማግባት ማለት ነው። እንዲህ ብሎ ነው የተናገረው አላህ ወለዲነ እነዛ የተወፈውነ ሚንኩም ከናንተ የሚሞቱ የሚሞቱ የተወፈው ነው ሚንኩም ከናንተ የሚሞቱ ባሉት ወይዘሩነ ትተው አዝዋጀን ወይዘሩነ ማለት ምንድን ነው? የትሩኩነ ትተው የሚሞቱ አዝዋጀን ባሉት ሚስቶቻቸውን ትተው የሚሞቱ ባሉት ከሞቱ በፍቃዳቸው አይደለም የሚሞቱ ተከላል የተረበስነ ቢአንፉሲህም እነዚህ ሴቶች መቀመጥ አለባቸው ምን ያክል አርባዓተ አሽሁሪን ወአሽራ አራት ወር ካስተቀረ ቀን እርጉዝ ካልሆኑ ማለት ነው። እርጉዝ ካልሆኑ እርጉዝ ከሆኑ ግን በምንድን ነው የሚያዩት? ባሏ የሞተባት ሴት ሁለት አይነት ነው ዒዳ አቆጣጠሯ። በምንና በምን በምንና በምን እ በምንና በምን አንድ እርጉዝ ከሆነች እርግዝናዋን በመውለድ ወይም ደግሞ አራት ወር ካስቀን ሀይድ ትይም አትይም አያገባልም። በቃ ሀይድ የምታይ ሴትም ትሁን አትይም ምን ያክል ነው የምትቆየው? አራት ወር ካስቀን እኔ ጋር ክላስ ይኖርባቸዋል ረፍቷል ይውጣ هذا يتناول المدخول بها وغيرها والصغير والكبير በቃ ይቃል አራተኛው ላይ ማቆም አካም ስለሆነ ነው በጣም እንትን ነው ወደ ቢላህ ተውፊቅ ሰላም አለይኩም ወራህመቱላሂ ወበረካቱ ጥያቄ